قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم وهذا ይህ እንግዲህ ይላል ስለ አቂዳ ነው እንግዲህ ነቢዩ አለይሂ ሰላት ወሰላም 13 ዓመት ጥሪ ሲጀምሩ በተውሂድ ዙሪያ ላይ ነበረ የሚያጠነጥነው ጥሪያቸው ማለት ነው መካ ላይ ሳሉ ሰው ልጆችን አቂዳቸውን እንዲያስተካክሉ አላህ ስብሓንሁ ወተዓላ በብቸኝነት እንዲገዙ ማድረጋቸው ይህ የሚያመላክተው ለአቂዳ ትልቅ ትኩረት መስጠት ነው። ወሃዛ ይህ እንግዲህ ማ የዱለና የሚያመላክተን ደላለተን ዋዲሐ ግልጽ የሆነ ማመላከት አላ ኸጣዕ በምን ላይ ነው የሚያመላክተን? በስህተት ላይ ያመላክተናል። የማ ካልን አላ ኸጣዕ ባዕዱል ጀማዓት በከፊል ቡድኖች ላይ እንግዲህ የተለያየ ቡድን ተፈጥሯል በኢስላም ላይ አይደለ ብዙ ጀማ ነው የተፈጠረው ማለት እንዳለ ግልጽ ነው بعد الجماعه المعاصره معاصره ማለት በዘመናችን ያሉ እያንዳንዱ ነጥብ ያዙ በስርዓት ይዛችሁ ኑ አስፈላጊ ነጥቦችን እየጻፋችሁ ይሉ الجماعه المعاصره معاصره ማለት በዘመናችን ያሉ ቡድኖች ማለት ነው የእነሱን ስህተት ያመላክተናል አለቲ ያቺ ተንተቢ ተንተሚ ማለት ተንተሲቡ ተንተሚ ማለት ተንተሲቡ የምትጠጋ ማለት ነው። ሊዳዕወቲ እኛ ለዲን ጥሪ እናደርጋለን ብለው የሚጠጉ ተንተኒ የምትጠጋ للدعوة የዳዕዋን ጥሪ እናደርጋለን የሚሉ ግን ብለው ሲያበቁ ግን وهي እሷ لا تهتم ምን አትልም አትጨነቅም بالعقيدة በምን ጉዳይ ላይ በአቂዳ ጉዳይ ላይ ግን ስትጨነቅ አትታይም። ወይነማ ነው እኮ እሷ تر تركز አይደል እ እ ወይነማ ነው እኮ ቱረኪዙ እሷ ምን ትላለች? ትመረኮዛለች ትመረኮዛለች አላ ኡሙሪን በነገራቶች ላይ በምን ነገሮች ላይ ከተባለ ጃኔቢየቱን አኽላቅያ በአኽላቅ ዙሪያ ላይ ያሉ አኽላቅ ላይ ብቻ ነው የሚሽከረከሩት ማለት አቂዳ ሳይስተካከል አኽላቃቸው ቢስተካከል ምኑ ጋር ነው ግልጽ ነኝ ሐታ አቂዳ መያዝ ራሱ አኽላቅን እንዲስተካከል ያደርጋል ግልጽ ነኝ አይደለ አቂዳ ሳይኖር ኬት አምጥተው ነው የሚያስተካክሉት ለማን ሲሉ አላህን ሳያውቁ ስለዚህ ወይነማ ቱረኪዙ ነው ትኩረት የምትሰጠው የምትመረኮዘው አላ ኡሙሪን በነገራቶች ላይ ነው። እሙር ማለት ጀሙ አምር ነው አይደል? ትእዛዝ ማለት አይደለም። እሺ ነገራቶች ላይ ነው። ጃኒብየቱን አኽላቅያ በአኽላቅ ጎን ላይ ጃኒብያ ነው። እሺ ችግር የለም። አስማማችኋለሁ ማለት የኪታብ መጋጨት አለ። እሺ ጃኒብየቱን አኽላቅያ የአንዳንዶቻችሁ ደግሞ ጃንብየቱ ሁሉቅያ ሁለቱም አንድ ነው። እሺ የአኽላቅ ዙሪያ ላይ ነው የሚያጠነጥኑት። ወሱሉክያ አካሄድ፣ ሂክማ ሂክማ ሂክማ ይላሉ። ግልጽ ሂክማ ሂክማ ነው የሚሉት ሁሉ ጊዜ ማለት ነው። የእነሱ ትኩረት ሂክማ። ግልጽ ሂክማ ማለት ምንድን ነው? ጥበብ ማለት ነው አይደል እንዴ? ናም በጥበብ መጠር እና ሂክማ ሲባል ሀቅን ነገር ሳይ ወደ ሐቅ ሳይጣሩ ዝም ማለት ነው እንደ ህክማ ማለት ላ ግልጽ ነው ህክማ ማለት ሐቅን እያሳወቅን ነው ህክማን መጠቀም ማለት ነው وهي እሷ ተራ ታያለች ቀስ ብዬ ነው ለእናንተ ብዬ ነው ሴቶች ቀስ ምለው وهي እሷ ተራ ትመለከታል وهي እሷ ተራ ትመለከታለች كثيرا አብዛኛው ሚነናስ ከሰዎች ዩማሪሱነ ሽርክ ሽርክን ሲተገብሩ ዩማሪሱን ማለት ሲተገብሩ ማለት አሽርክ አልአክበር ከኢስላም ሊያስወጣ የሚችለውን ሽርክ አልአክበርን ሲተገብሩ ያያሉ ሐውለ አልአድሪሃ አልመብንያ የተገነቡ የሆኑ በቀብር ዙሪያ አድሪሃ ማለት ማለት ነው የቀብር ዙሪያ አልመብንያ ምን ያሉ የተገነቡ አለል ቁቡር በቀብር ላይ ማለት ነው ፊ ባዕድ ዲያር الإسلام በከፊል የኢስላም ሀገሮች ለኛ ደግሞ ያው እንግዲህ ዲያሪ ለኢስላምም አይደለም ሲጀመር ብዙ ቦታ ላይ ያሉ እንግዲህ የተለያየ አለ ማለት ነው። ግልጽ ነው። የተብሊግ ጀማዎች የሚባሉት እዛው እንደውም የአብሬትዬና ያልከትዬ የሚባለው ቀበር ላይ አብረዋቸው ሲሄዱናል ምንድነው ሳይ እዛ በሕክማ እንጠራቸዋለን። እንዲህ አይነት ሕክማ ነው ያለው። ግልጽ ነው። የኢትዮጵያ ቅርሶች ምናምን እያለ ደግሞ አንዳንዱ የሚያስተዋውቅም አለ። ግልጽ ነው። ይሄ ደግሞ من جانب الإخوانية የሚሰሩት ነው። ولا تنكر ምን ሲሉ ሲከለክሉ አይታዩም። ذلك ይሄንን በቃ እነሱ በቃ መንዘባዘብ ነው እንዲህ ነገርን ይዘው ولا تنكر አትከለክልም። ذلك ይሄንን ወላ ተንሃ አኑ ከሱም አትከለክልም። ያው ነው ላፊ ከሊመቲን በአንድ እንደው ቃልም ቢሆን ላፊ ከሊነቲ በአንድም ቃሊት እንኳን ቢሆን ሰው ይሄ ነገር ሽርክ ነው የሚል ያለ በቃ እሱን ራሱ እንደ ዳንጀረስ አጠር ይመስሏል የሚይዘው ነው የሚመስለው መሰለኝ። ወላ ፊ ሙሐደራ በሙሐደራቸው ላይም ስለ ሽርክና ስለ ተውሂድ አሐምይነት ሲናገሩ አይታዩም። በቃ ሲድቅ ይላል፣ ስለ ሲድቅነት ሰብር ይላል ምናምን፣ ስለ ተውሂድ አብጠርጥሮ ይናገር ይፈሩታል። ግልጽ ነው ገብቷቸዋል መሰለኝ የምለው እሺ ወላ ሙአለፍ በሚጻፉ ኪታቦች ላይም ስለ ሽርክ ሲጽፉ አይታዩም። በቃ የተለያየ ርዕስ ላይ ይጽፋሉ፣ ግን የአቂዳን ጉዳይ ወደ ጎን ይላሉ። አይዙ ይጠላናል። ይህን ከተናገረ ተወዳጅነትን ማትረፍ ይመስላቸዋል፣ እንደ ሙዚቃና እንደ ፊልም actor ማለት ነው። ولا في مؤلف إلا قليلا ጥቂትን ቢናገሩም በምንድን ነው ጥቂቱ ዝም ብላ ማጣፈጫ የለችም ኦ እሱ ስለ ይናገራል እንዲባል ይመስላል። ትንሽዬ ነካ አርጓት ይሄዳል። እሷም እንደው የተድበሰበሰች ማለት ነው። በል እንዲያውም ቀድ በርግጥ የኩን ይሆናል በይነ ሱፉፍ እንደውም በእነሱ ሰልፍ ውስጥ አለ። በል እንዲያውም ቀድ በእርግጥ የኩኑ ይኖራል የኩኑ ይኖራል በይነ ሱፉፍ በሰልፋቸው መካከል ቲልከል ጀማዓ በእነዚህ ምኖች ላይ ጀማዎች መካከል ይኖራል መዩ ማሪሱ ሽርክ እ ሽርክን ምን የሚል የሚተገበር ዩማሪስ ማለት የሚተገበር አሽርክ ወተሰውፍ የሱፊያ አካሄድ እንሄዳለን የሱፊያ አቂዳ በቃ ይሄ ግልጽ ነው አለ እንዲሁ የጀዘበ አካሄድን የሚሄዱ ወተሰውፍ አልሙንሐሪፍ ሙንሐሪፍ ማልማል መንገድን የሳቱትን መንገድን የሳቱትን የሱፍዮችን አካሄድ እንሄዳለን ማለት እኛና ሱፊዮችን የሚለያየን ነገር የለም እያለ ተሰብስቦ ማለት ነው አብሮ ይሄዳል ማለት ነው። ወላ የነሐውነሁ ምን አይሉ ወላ የነሐውነሁ አይከለክሉትም። እየቀረጻችሁ ወላ ዩነቢሁነሁ በዚህ ጉዳይ ላይም ሲያነቃቋቸው አይታዩም። እስራት የላችሁ እ ከሌላችሁ ማምጣላችሁ ወላ ዩነቢሁነሁ በዚህ ጉዳይ ላይም ሲያነቋቸው አይታዩም። ዩነቢሁ ነው ማለት ተንቢህ አይሰጡም፣ ማነቃቂያ ማለት በህዝቡ ላይ ማዓ ከመሆኑ ጋር አነል በዳአተ በዳአ ማለት ነው መጀመር ቢዳዕወቲ በመጥራት ሃኡላ እነርሱን ወኢስላሂ ማስተካከል አቂደተሁም የእነሱን ምን እምነት አውላ ምንድነው በላጥ ነው መቅደም ያለበት ነው አውላ በላጥ ነው ቅድሚያ የሚሰጠው ነው ሚን ዳዕወት ልመላሒዳ ሙልሂዶችን ከመጥራት ሙልሂድ ማለት ማለት ነው ፓጋን እምነት የሌላቸውን ግልጽ ነው ኩፍር ላይ ያሉትን ወልኩፋር ከሃዲያንን ከመጥራት በጣም የበለጠና ቀደምት የሚሰጠው ነው። ሙስሊሞች ላይ የተከሰተውን ነገር ማስተካከል፣ ሙስሊሞችን መጥራት አልሙፈሪሒነ ቢኩፍሪሂም በክህደታቸው ምን የሆኑትን ግልጽ የሚያደርጉትን ካፊር ከምንጠራ ሙስሊሞችን እኛው ዘንድ ያሉትን ምንጠራ እሱ ነው ቅድሚያ የሚሰጠው። ገብታችኋል መሰለኛ። ካፊሮችን ሄደን ከምንጠራ ማለት ነው አብ ወልድ መንፈስ ቅዱስ እያለ የሚለውን ከምጠራ እዚህ ጋር በግልጽኛ ጋር ያሉትን ማለት ነው በምን በክህደታቸው ግልጽ ያወጡትን ብንጠራ ይቀድማል። ሙሰሪሂን ማለት በግልጽ የሚያወጡ ቢኩፍሪ ሊአነ ጥጥም ባዳምጡ ሊአነ ምክንያቱም አልመላሂዳ እነዛ ክህደት ላይ ያሉት ፓጋኖች ማለት እምነት የለሾች ወልኩፋር ከሃዲያንም ሙሰሪሑና በግልጽ እየተናገሩ ነው። ቢኩፍሪህም በምናቸው በክህደታቸው በግልጽ እየተናገሩ ነው። ሙሰሪሑነ ግልጽ የሚያደርጉ ናቸው። ቢኩፍሪ በቃ እነሱ ካፊር መሆናቸው ግልጽ ነው። እኛ አናምንም፣ በሙሐመድ መልእክተኝነት አናምንም፣ አላህም አንድ ነው አንልም። ግልጽ ነው አንልም ነው የሚለው ወሙቂሩነ ምን የሚሉ ናቸው? የሚያረጋግጡ ናቸው። አነማሁም እነሆ እነሱ አነማ ሁም አለይህ እነኮ እነሱ ያሉበት ሙኻሊፉን የተቃረነ ነው ሊማ جاءت به الرسل መልእክተኞች ለመጡበት ምን አካሄድ መንገድ የተቃረነ መሆኑን እራሳቸውም ይናገራሉ። ግልጽ ነው። የምን እምነት ነው? በቃ የእምነት ግማሹ ملحد ሲባል ልክ በአሁኑ ሰዓት አሜሪካን ውስጥ ሌላም ዓለም ላይ የተበተነው ኦሺዝም የሚባለው እምነት አይነት ነው። የኦሾ ተከታዮች ናቸው። ግልጽ ነው። ኦሺዝም ይባላል። በቃ እምነት የለም እንደዚህ የሚባሉ ነው። በቃ በቁስ ነገር ነው የሚያምኑት። እንዲህ ነገር ያሉት ማለት ነው። ሌላ ደግሞ ኩፋር፣ ሌሎችም እነዚህ ነሳራም፣ የሁድም ሌሎችም እዚህ ሊገቡ ይችላሉ። አማ ኡላኢከ አልቁቡሪዩን እኚህማ ቀብር አምላኪ ተብዮች ሙስሊም ነን ባዮች ልብ በሉ። አማ ኡላኢክ እነርሱ እኮ አልኩብርዩን ቀብር አምላኪዎች እነዚህ ቀብር የሚያመልኩ ሙስሊም ነን ተብዮች ወልሙተሰዊፋ ሱፊዮችም አልሙንሐሪፉን ምን ያሉት መንገድ የለቀቁ ግጥ ነው። የኛ ወልዮች የኛ ወልዮች ከአንቢያ ይበልጣሉ ነው የሚሉት። የኛ ወልዮች ከማን ይበልጣሉ? ከአንቢያዎች ይበልጣሉ። ምን ነው ሲባሉ ነብይ እኮ ወህይ መጥቶለት ነው። የኛ ግን ወልዮች ቀጥታ ከአላህ ነው ይዘው የሚመጡት። ግልጽ ቀጥታ ከአላህ ነው። ጅብሪል ምናምን የሚባል ነገር የለም። ግልጽ ነው። ይበልጣሉ የሚሉ ነው። ግልጽ ነው። ይሄንን ይመስል የኛ እኮ ወልዮች ሰላት እዛ ይሰግዱ አርሽ ላይ ሰግደው ነው የሚመጡት። ግልጽ ነው። በደቂቃ ውስጥ ማለት ነው መካ ደርሰው ተመጡ የሚባባል የሆነ የመጃጃል ኬፍያ ያመጣሉ ማለት ነው። ይህም በተመለከተ ባለፈው የነገርኳችሁ ይመስለኛል። አንዱ ማለት ነው እዛው ተቀምጦ ባለበት ማለት ነው ሁኔታ ላይ ልጅ ነው። ሁል ጊዜ ሰው ሙሪዶቻቸው የነሱ ሙሪድ ማለት ገብቷቸዋል። ሙሪድ ታውቃላችሁ፣ አገልጋይ የነሱ እኚህ ወልዮች የሚባሉትን የሚኻትሙት ማለት ነው። ወደ መስጊድ ይሄዳሉ። ይሄ ልጅ ልብ ብሎ ያያል። እሳቸው ግን አያሄዱ። ወልይ የተባሉት እነሱ ምፈት ምንድን ነው አለ እሳቸው የማይሰግዱት ብሎ አንድ ቀን ሲጠይቅ ሲያጣራ አይ እሳቸው እዚህ አይደለም የሚሰግዱት አርሽ ላይ ነው ተባለ። እሺ አለ ጠበቀ ልጁ። በቃ እሱ ግን ፊጥራ ላይ ነው ያለው፣ አቅሎ አልተቀበለም። ከዛ አንድ ጊዜ የእሳቸው ጫማ ጠፍቶ ይተራመሳል ሁሉ የእሳቸውን ጫማ ፍለጋ ማለት ነው። የት ነው ያለው እያለ ማለት ከዛ በኋላ ያ ልጅ ሲያይ ሁሉም ጫማቸውን እየፈለገ ነው። ምን እየሰራችሁ ነው ስለ የእሳቸው ጫማ እኮ ጠፍቶ ዕልመል ገይብ ሁላ ያውቃሉ ነው ይሉት አይደል? ጫማቸው ጠፍቶ ነው አለ አለ። ድንገት እናንተ ትተት አርሽ ላይ ትተውት መጥቶ ይሆናል። ሊሰግዱ እዛ በሄዱበት አርሽ ላይ ቁጭ አድርገው ትተውት መጥቶ ነው መለሰላቸው ማለት ነው። እያሾፈ ማለት ግልጽ ነው። እንዲህ አይነት የመሳሰሉ የማይሆን ነገሮችን ይዘው ይሄዳሉ። ፈየظنون ይጠረጥራሉ፣ አነሁም ሙስሊሙን እንደዚህ እየሰሩ ሙስሊም ነን ይላሉ፣ ይጠረጥራሉ። ፈየظኑን አነሁም ሙስሊሙን ወአነ እነሆ እኮ ማሁም እነሱ እኮ ያሉበት አለይህ ወልኢስላም ኢስላም ነው ብለው ነው የሚያስቡት። ግን ከኩፋሮች ከየሁድ ከነሳራ የባሰን አቂዳ ነው ያዙት። ዋነማ ሁም አለይህ ነው እኮ እነርሱ ያሉበት ወልኢስላም ነው ይላሉ። ፈየቅተሩን ይሸነገላሉ። ፈየቅተሩን ይሸነገላሉ። ወየጊሩን ሌላውን ደግሞ ምን ይላሉ? ይሸነግ ለራሳቸው ተሳስተው እነሱ ልክ ሀቅ እንዳሉ ይመስል ወየግሩን ሌላውን ደግሞ ይሸነግላሉ። ወየግሩና ገይረሁም ከነሱ ውጪ ያለን አልፈጠንኩም መሰለኝ ጥሩ ነው ሴቶች አ ወላሁ አላህ እኮ ጀለ ላቅ ያለው ወዓላ ከፍ ያለው ጌታ አላህ አመረና ምን ብሎናል? አዞናል። ቢልበዳአቲ ምን በማለት በመጀመር ቢልበዳአቲ በመጀመር ቢልኩፋር አልአቅረቢን ለእናንተ ቅርብ የሆኑትን ከሃዲያኖችን መጀመሪያ ጥሩ ብሎ ነው አላህ ያዘዘው። ለእናንተ ቅርብ የሆኑትን ወቃለ ለእኛ ደግሞ ቅርብ የሆኑ ከሃዲያኖች ውስጣችን ያሉ ምኖች ናቸው። መጀመሪያ ሙስሊሞች ተብዮች አሉ ነው። ወቃለ ተዓላ አላህ ብሏል ያ አዩሃ አለዚነ አመኑ እናንተ ያመናችሁ ባሮች ወይ ቃቲሉ ተጋደሉ ተጋደሉ ሲባል እንግዲህ ቀጥታ ግደሏቸው አይደለ ማለት ምን አላችሁ እናንተ ጋር አለ በቃ እኔ ጋር የለም ንገሩኝ የሌለው وقال تعالى وانذر ምን በል አስጠንቅቅ አሺረተከ እኔ ጋር ስለሌለ አሺረተከ ምን ዘመዶችን አላቅረቢን ምን የሆኑትን የቅርብ ዘመዶችህን ወአንዚር አስጠንቅቅ አሺረተከ ዘመዶችህን አልአቅረቢን የቅርብ ይላል። እሺ አሁን በቃ አለቃ ና ጥያቄ ነው። እኔ ጋ የለም። በቃ የኪታብ መገዛት አለበት። ዘለላ ካበዛችሁ نتقع وأنذر من بل أستنقك عشيرتك العقربين يقرب من وشين أشي والله جل وعلا أمرنا بالبداءة بالكفار العقربين في الدعوة من بمالك دعوة بمدرك وفي الجهاد جهاد من بمدرك فقال تعالى الله سبحانه وتعالى بلوال وأنذر من بل አስጠንቅቁ። ማንን? አሺራተከ ዘመዶችን አላቅረቢን የምን የሆኑትን የቅርብ ዘመዶችን ይላል አላህ። ወቃለ ተዓላ አላህ ብሏል፣ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ባሮች ወይ ቃቲሉ ለዚነ እነዚያን ተጋደሏቸው የሉነኩም ከእናንተ አቅራቢያ ያሉትን የሉነኩም ማለት አቅራቢያችሁ ያሉትን ሚነል ኩፋር ከሃዲያኖች ወልየጂዱ የዱረኩም ምን ማለት ነው? እናንተው አቅራቢያ ያሉነቱ ያሉትን ማለት ወልየጂዱ ያገኙ ወልየጂዱ ያገኙ ፊኩም ከናንተ ያገኙ ምን ግልዛ ከባድነትን ጠንካራነትን ከናንተ ያገኙ ግልጽ መጀመሪያ ዳዕዋ ታደርጋላችሁ። ከዛ ይህንን አልቀበልም ካሉ ደግሞ አስፈላጊ ከሆነ ጂሃድ ትወጣላችሁ። ይሄ ግልጽ ነኛ። በተርቲብ ቀጥታ ሄደች ምናምን ايو شرك توشي اندي قالك كذا بذي سيف انا اللي ميبال قلت نو هيدا توش قالو مالترو انا جن انكر يا يازواچو نو واعلموا ان الله اللهكم على المتقين سنتن يفرض جانو فما لم تصف فما لم تصف صفوف المسلمين من الدخيل فان لم تصف ሰልፉ ካልተስተጋት ፈይለም ቱሰፍ ማለት ቀጥ ካላለ ሰልፍ ሱፉፍ አልሙስሊሚን የሙስሊሞች ምን ሰልፍ እ ፈማለም ቱሰፋ ምን ካላለች እ ካልተስተካከለች ሱፉፈል ሙስሊሚን የሙስሊሞች ምን ሰልፍ ሚነ ደኺል ደኺል ምን ማለት ነው ከውስጥ ከውስጥ ያለው የሙስሊሞች ሰልፍ ካልተስተካከለ ፈኢነሁም ኑቁ እነሱ ለየስተጢዑ አይችሉም ሱሙደ ምን ማለትም ቀጥ ብሎ መቆም ሱሙደ ምን ማለትም ቀጥ ብሎ መቆም በማን ፊ ወጅሂ አዱብህም በጠላታቸው ፊት ቀጥ ብለው መቆም ምንም አይችሉም ለዛ አህባሽ ፊትና ሲመጣ አንድነት አንድነት ተባለ። ሁሉም አቂዳ የተለያየ ነው አይደል? አካሄዱ ከዛም በኋላ እንዴት አድርገው ነው ድል ማምጣት የሚችሉት? ግልጽ ነው። ግን አቂዳቸው ሁሉም አንድ ሆኖ በአንድ የሚጓዙ ቢሆኑ ሁሉም ያምር ነበር ማለት ነው። فإن لم يستطيعوا الصمود ቀጥ ብሎ መቆምም في وجه عدوهم በጠላታቸው ፊት ላይ ግልጽ ነው አይችሉም فإن لم فإنهم ነው እኮ እነሱ يستطيعوا ነው አይደል አይችሉም ሱሙደ ቀጥ ብሎ መቆም ፊወጂ ያሉ በጠላታቸው ፊት ወዩህታ እችን እንደው አባባል ወላሂ በጣም የገረመኝ ሼህ ፈውዛን ከጻፉት በጣም ማለት የገረመኝ አባባል ነው። እሳቸውም ገርሟቸው ነው የጻፉት። ወዩህካ ግልጽ ነው፣ ገርሟቸው ነው የጻፉት። ሀቂቀትን እንምላችሁ ወዩህካ ይወጋል፣ ይባላል፣ ይወራል ነው አንዳንዴ ይወጋል። ወግ ታውቃላችሁ አይደል? ምንድነው የሚወጋላችሁ? ወግ ነዋ። ጦር ምናምን ሄዳችሁ እናንተ መወጋት ሲባል መርፌ ምናምን ወይፍካ ይወጋል። ወግ ማለት ነው። ግልጽ ነው። ወይም ይወራል። አነ ቁቡርየን አንድ ቀብር አምላኪ ራአ አየ ረጁለን አንድን ሰው ያዕቡዱ ሰነመን ምንን ሲገዛ ጣዖታትን ሲገዛ አነ ቁቡርየን ቀብር አምላኪ ሙስሊም ነው። እሺ ራአየ ረጁለን አንድን ሰው ያዕቡዱ ሰነመን ጣዖትን ሲገዛ አማመው ፊት ያለ አንድ ጣዖትን ሲገዛ ያዋል። ልክ ህንዶች እንደሚያደርጉት ማለት ነው። ግልጽ ህንዶች እስካሁንም ድረስ አለ የፍቅር አምላክ የምን አምላክ እስከሚባል ድረስ አላቸው። ፋንከራ አለይህ እሱ ላይ ኢንካር አደረገው፣ ከለከለው። አልቁብሪ ምኑ ቅብር አምላኪ ምን ብሎ አተ አው ትገዛለህ እንዴ ጂ ምን ሆነ ነው ብሎ ኢንካር አደረገው ከለከለው ፈቃለ ለሁ አቢዱ ሰነም አዎት አምላኪው ደግሞ ብሎ አለው አይመከልከል ልክ የኛ ሀገር አባባል እንደሚባል አመድ በዱቄት ይስቃል ይባላል ግልጽ ሁለቱም አዎ ደቃቆች ነበሩ ግን ምን ያክል እንደው ቢጀግን ነው አመድ የሚስቀው በማለት በዱቄት ላይ ቢያንስ እንኳን ትንሽ ክብር አለውማ ዱቄት ማለት ነው። ከዛ በኋላ ምን አለው? አንተ ታዕቡዱ አንተ እዚህ አንተ ታዕቡዱ መክሉቀን አለው። አንተ እኮ የምትገዛው ፍጡርን ነው። ጋኢበን ምን ያህል ሩቅ የሆነ አንተ ካንተ ማለትም የሞተ አንተ የምትገዛው የሞተ ካንተ ሩቅ የሆነን ነው የምትገዛው። ወአነ እኔ ደግሞ አዕቡዱ እየተገዛው ነው መክሉቀን ማሲለን አማሚ እኔ ፊት ለፊት የቆመን ነው እየተገዛው ያለው ግልጽ ነው። አንተ እዛ ሩቅ የተቀበረን ግልጽ ነው። መይት የሞተን ነው የምትገዛው። እኔ እንኳን ይሄ ጌታ ነው አምላክ ነው ብዬ ፊት ለፊት ያለውን ነው እየተገዛው ያለው በማለት መለሰለት። ወአና አዕቡዱ መክሉቀን ማሲለን ማለት እዚህ ፊት ለፊቴ ግልጽ ነው የቆመ ማለት ነው የተመሰለ ግልጽ ነው ፈአይነ አጀብ ታዲያ የኔና አንተ ምን ይገርማል የኔ አለ ቢገርምስ ያንተ ነው የሚገርመው አለ ግልጽ ፈአይነ ላላ ፈአዩና አጀብ ማናችን ነው የምንገርመው ከኔና ካንተ አለው ፈንኸሰመ አልቁቡሪ ተሸነፈ በክርክሩ ማ ማ ያቀብር አምላኪው ማለት ትክክለኛ መልስ ነው የሰጠው هذا ይህ እንግዲህ ወይን ካነ ፈታም እሺ ፈአዩና ማናችንን አዕጀቡ የምንገርመው አለ ልድገመው ግልጽ ነው ቀስ በል ነው ፈንኸሰመ القبوري ቀብር አምላኪው ምን አለ በክርክሩ ተሸነፈ ይላል هذا ይህ እኮ አለ እውነታውን እስቲ ስንጨምቀው የሁለቱን ሁኔታ ወኢን ካነ ቢሆንም ኩሉን ሁሉም እያንዳንዳቸው ሚኑ ከነሱ ሙሽሪከን ምን ቢሆንም ሽርክን የፈጸሙ ቢሆንም ባለን ጠማሞች ቢሆኑም ሊአነሁ ምክንያቱም ያዕቡዱ ሁለቱም አንድ የሚያደርጋቸው ያዕቡዱ ይገዛል ማላ የምሊኩ ضرا ወላ ነፍዓ ያቀብር አምላኩም የሚገዛው ጉዳትንም የማይችል መጥቀንንም የማይችል እንደውም በራሱ busy ነው። አብዱል ቃድር ጀይላኒ ድረስልኝ፣ ሰይድና ኸድር ድረስልኝ ቢል ሰይድና ኸድርና አብዱል ቃድር ጀይላኒ በራሳቸው busy ሆኗል። إما መልካም ሰርተው ከሆነ በጀነት ጸፍ ውስጥ ነው ያሉት አይደል? ቀብር ምንድነች አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማ ረውደቱን ሚን ሪያዲል ጀና አው ሑፈሩን እ ሚን ሑፈሪ ናር በቃ እዛ እየተሞናደለ ነው። ያንቺን ጥሪ የሚሰማበት የለው። እየተግባባን እዚህ ናቸው። ተግባባን የእሳት ደግሞ ከሆነ የተፈረጀባቸው መጥፎዎች ከሆኑ የሚመለኩት ደግሞ እሱም እንደዛው የቅጣቱን እየቀመሰ ነው። ቀብር ውስጥ እየተሰቃየ ነው። ማንንም አይሰማም ማለት ግልጽ ነው። ስለዚህ ምንም እዚህ ጋር ቦታ የለም ማለት ነው። የእነሱን ጥሪና ጩኸት የሚያስተናግዱበት ኢላ ሲቀራነ ቁቡርያ ቀብር አምላኪው እኮ አዝረቅ ምን ያንን የሰመጠ ነው። ቀብር አምላኪው አዝረቁ ምን ያለ ነው የሰመጠ ነው። ሲባላሪ በምን በጥመቱ ወአብለሁ ምን ያለ ነው ድካ የደረሰ ነው። ወአብለሁ? ድካ የደረሰ ነው። ድካ የደረሰ ነው። ጥግ ማለት ነው። ፊ ጠለቢል ሙሃል የማይሆንን ነገር የማይመስልን ነገር በመፈለግ ወአብለጉ ድካ የደረሰ ነው ጨርሳችሁ ወአብለጉ ድካ የደረሰ ነው፣ ጥግ የደረሰ ነው። ፊ ጣለቢ መፈለግ ላይ አልሙሐል ሙሐል ማለት የማይመስልን ነገር ሙስተሒል ሊሆን ነገር ማለት ፈየጂቡ ግድ ይላል አለ ዱዓቲ በተጣሪዎች ላይ ኢላላህ ወደ አላህ በሚጣሩት ሁሉም ላይ አዩረሲሁ ትኩረት መስጠት አለባቸው ሊመረኮዙ ይገባል አላ ጃኒብ አልዓቂዳ በአቂዳ ምን ላይ ጎን ላይ ይላል። ሁላችሁም አሁን እዚህ የምትማሪ ሁላ ስለ አቂዳ ትኩረት ልትሰጡ ይገባል። ለሌላውም መከልከል፣ ቤተሰብን ማስተማርም የመሳሰሉ ግልጽ ነው። አብዛኛው ቤተሰቦቻችን ከእውቀት የራቁ ስለሆነ ለይን ነገር ማስተማር ሊያስፈልጋቸው ይችላል። አክሰራ በበዛ መልኩ ሚን ገይሪሃ ከሌላው በበዛ መልኩ አቂዳ ጎን ላይ ትኩረት መሰጠት አለበት። ወዩቅበሉ ሊዞሩ ይገባል ወዩቅበሉ ሊዞሩ ይገባል አላ ዲራሰቲሃ እሷን በመማር ላይ ወተፈሑሚሃ እሷን በመረዳት ላይ አወለን በመጀመሪያ ከዛ እነሱ ከተማሩ በኋላ ثم يعلموها ከዚያ ያስተምሯት ቢገይሪህም ከነሱ ውጭ ላለው ويدعو إليها ወደሱም ሊጣሩ ይገባል من انحرف መንገድን የሳተን انحرف ከመንገዱ ዘንበል ያለን انحرف ማለት ነው መንገዱ የለቀቀን መንገድን የሳተን ማለት عنها ከሷ أو አኸለ ያጓደለን አኸለ ማለት ማለት ነው ያጓደለን ቢሃ በሷ በአቂዳ ዙሪያ ላይ ማለት ነው قال الله تعالى الله سبحانه وتعالى ብሎ ይላል ሊነቢይህ ለአላህ መልእክተኛ ብሎ አላቸው ቁል ብለህ በል ያ ሙሐመዱ ያ ነቢይ አላህ هذه سبيلي ይህች እኮ መንገዴ ነች በል አድዑ ኢለላህ ወደ አላህ የምጠራበት አላ በሲረቲን በመረጃ ላይ ሆኜ በማስረጃ ላይ ሆኜ አነ እኔና ወመን ተበዐኒ እኔንም የተከተሉኝ ሰዎች በዚህ ሊሆነን ነው የምንጣራው። ወሱብሃንላህ አላህ የጠራ ነው። ወማ አነ እኔ እኮ አይደለሁኝም ሚነል ሙሽሪኪን ከምኖች ከአጋሪዎች ብለህ ግልጽ ነው ግልጽ ነው ሴቶች نعم قال الإمام ابن جرير قال الإمام ابن جرير الطبري ኢማም እብን ጀሪር ጠበሪ ብለው ይላሉ። ፊ ተፍሲሪ ታላቅ የተፍሲር ኪታብ ነው የሚባለው ኡማሃቱ ተፍሲር ከሚባሉት ውስጥ የተፍሲር እናቶች ከሚባሉት ውስጥ የእብን ጀረሪ እብን ጀሪር አጠበሪ ኪታብ ተቀዳሚ ነው። ግልጽ ነው። በጣም ትልቅ ኪታብ ነው። በጣም በአይነቱ ሰፊ ኪታብ ነው። ጥሩ ኪታብ ነው። في تفسير في ترجم هذه الآية الكريمة يتشن يتكبر الشوان عنقد في ترجم منالو يقول الله تعالى الله سبحانه وتعالى بلو إلال الله بلو إلال إلال يقول تعالى ذكره بموتات لنبيه لا الله ملكتنيا محمد صلى الله عليه وسلم قول يا محمد محمد يبل هذه يتشكو منها الدعوة مني الري التي أدعو إليها ياتي من ملبات المتقربات الله هيك يراسلون سلم يفسر قلال والطريقة من قدم التي يأتي أنا عليها أني علي اللبات من الدعاء كمن تدري إلى توحيد الله الله نعم انا تدركوا من الجزاف لي وإخلاص العبادة أملكم بما ترات لي له لسلمة لا الله دون الالهه ከማንም አማልክት ውጪ ዱነ ማለት ማለት ውጪ ዱነል አሊሃ ከማንም አማልክት ውጪ አድርጌ አላህን በመገዛት አምልኮን ጥሪ ማድረጌ ወልአውታን ከማንኛው ምን ጣዖት አውታን ምን ማለት አስናም ማለት ጣዖት ውጪ አላህን ብቻ መገዛቴ ወሊንቲሃ ኢላ ጣዓቲሂ እሱም በመገዛት ላይ መበቃቴ ማለት ነው። መበቃቴ ወልንቲሃኢ ኢላ ጣዓቲሂ የመጨረሻ የማድረጌ ማለት ነው። ኢንቲሃ ማለት ኢንተሃ ማለት ማለት ነው። ጨረሰ ማለት ነው። ኢንተሃ ለአምሩ ይባላል። ወልንቲሃኡ ኢላ ጣዓቲ እሱም በመገዛት ብቻ መጨረሻ የማድረግ በቃ ልክ ነው። ወተርኪ መተው ማዕሲየቲሂ እሱም ማለት ማመፅን ማንም ማመፅ አላህን ማመፅ መተው ሰቢሊ ምኔ ነው ይሄ መንገዴ ወጠሪቀቲ መንገዴ ነው ወዳዕወቲ ጥሬ ነው አድዑ ኢለላህ ወደ ማን ወደ አላህ ተዓላ ወህደሁ በብቸኝነት እንደማምለክ እንዴት ደስ ይላል እስልምና ወላሂ ወላሂ አላሁመ ለከል ሐምዱ አለል ኢስላም አላህ ሙስሊሞች ላደረገን ወላሂ አላህ ምስጋና ይገባል ወላሂ ስንት ነገር እኮ ነው ቅር አቅምቦ ኮተት የምንለቃቅም የነበር አብ ወልድ መንፈስ ቅዱስ እየተባለ ማለት ነው ግራ የሚያጋባ ማለት ነው ቀመር ማለት ነው ምንም እንኳን ምን ብለው ማስረዳት የማይችሉበት አንዴ ምን ለማስረዳት በበሬ ምሳሌ ይሰጣሉ፣ አንዴ በእንቁላል ምን ነው ስትል እንቁላሉ አስኳሉም ይላል። ግልጽ ነው። ከላይ ያለው ቅርፊትም ይላል። ከአስኳል ውስጥ ደግሞ ቢጫና እንትን አለ አይደለ? ግልጽ ነው። ሁለቱ ይላል። ይሄ ምን ይባላል? አንድ ናቸው። አንድ ላይ ምን ይባላል? እንቁላል ይባላል ይላል። አብ፣ ወልድ፣ መንፈስ ቅዱስ ይሄ ማለት ነው ይላል። የሚቀር አለ መልሱ የሚቀር አለ ምን አለ እቺ ነጭ አለች አይደል? እሷስ ማን ነው? አብ ወልድ መንፈስ ቅዱስ እንደዛ ከሆኑ ነጯ የምትላጧ ከላይ ደግሞ አለች አይደል? እንቁላሉ ላይ ቅርፊቱ ላይ ታደርሱ አ አስኳሉ ራሱ ይመስለኛል ሁለት አይነት ብቻ አለ። አንዳንድ ሶስት ይዘት ይኖረዋል። ግልጽ ላይ እነሱስ ምን ሊሆኑ ግልጽ አንዳንዴ በሬ ቆዳው፣ ስጋው፣ አጥንቱ ምን ይባላል አንድ ላይ በሬ። ስለዚህ እነሱ እንደዚህ ናቸው ይላል ለማስረጃ በዛ ላይ ደግሞ ቀለይቶ ለይተው የሚሉት ግልጽ ነው። ዛሬ ገብርኤል ነው፣ ሚካኤል ነው፣ ጎርጊስ ነው ምናምን ምናምን። የኛ ደግሞ ተመልከቱ፣ የኛ ደግሞ ጅላጅሎች ደግሞ ብቅ አሉና ከነሱ ምን እናንሳለን አሉ። ዛሬ አብሬትዬ ነው፣ ነገ አልኬስዬ፣ ነገ ሰይድና ከድር ከነሱ ብሰው ቁጭ አሉ። እነሱስ በወር ውስጥ የተወሰነ ነው። እኚህ ደግሞ በሳምንት busy ነው ቀኑ። ሳምንቱ ሙሉ busy ነው። ከሚስን ምን ይላታል? ከሚስ መገርገቢያ የሚባልም ደግሞ አለ። እንዲህ የመሳሰሉ ማለት ነው። እሺ ብዙ አይነት ነው ያለው ማለት ነው። አላየሃል አነ በምን ላይ ተዓላ ወህደው ላ ሸሪከ ላ ለሱ ምንም ሳላጋራ አላ በሲረቲን በመረጃ ላይ ሆኜ ቢዛሊከ በዚህ ወየቂን በምን ላይ ሆኜ በየቂን ወየቂን ዒልም ወየቂን በየቂን ለኝ ኢልሙ ሚኒ ከኔ በሆነ እውቀት ዳዋ ለማድረግ ምን ያስፈልጋል? ምን ያስፈልጋል? እውቀት ኢልሙ ሚኒ ያላል። ከኔ ሆነ እውቀት ሳይኖር ምናምን የአሚር ትእዛዝ ሆኖብኝ ነው እያለ ይቆማል በየመስጊዱ ማለት ነው ተብልጎ ኢልም ሚኒ ቢ አና እኔ ሲል يدعو إلي ወደሱ ይጣራል على بصيرة በመረጃ أيضا ይህ እኮ ጉዳይ أيضا በድጋሜ መን ተባዕኒ የተከተለኝ ሰው መንገድ ነው። መን ተባዕኒ እኔ ምን ያለ የተከተለኝ ወፈደቀኒ ምን ያለኝ እውነት ያለኝ وآمن بي በእኔም ያመነ ሰው መንገድ ነው። አላሁመ አመና ቢ ወፈደቅናሁ ወሀዛ ሰቢሉሁ ነተቢዑሁ። ግልጽ ነው። አምነናል፣ በሳቸው እንከተላለን ብለን መቀበል አለብን። ግልጽ ነው። ወሱብሃንላህ አላህ ጥራት ይገባው የቁሉ ተዓላ ዚክረሁ ሲያወሳ ወቁል ብለህ በል ተንዚሃን ሊላህ አላህን በማጥራት ተዓላ ወተዕظይመን ለሁ እሱንም ከማላቅ አንጻር ሚን አንየኩነ ለሁ ሸሪክ እሱ እኮ አጋር ከመኖር የጠራ ጌታ ነው። ፊ ሙልኪሂ በምኑ በንግስናው በስልጣኑ ማንም ሰው የሚያረጋግጥ ነው። በስልጣኑ አላህ ብቻ ነው። እችን ሰማይ ምድር የፈጠረው ማን ነው ብትለው ሁሉም ምን ይላል? አላህ من الذي جعل لك السمع والبصر والفؤاد ብትለው ሁሉም ይለው يقول هو الله ይላል። ስለዚህ አላህ ከሆነ ማምለኩንም አምልኮችን ሁላ ለማን እናድርግ በሉት ለአላህ ምን አየኩነ ለሁ ሸሪኩን ፊ ሙልኪ በንግስና አው ማዕቡድ በመገዛትም ሲዋሁ ከሱ ውጭ የከፍ ያለ የጠራ ጌታ ነው። ፊ ሱልጣኒ በምኑ ሱልጣን ሱልጣን ነው፣ በስልጣኑ ወማ አነ እኔ አይደለውኝም ሚነል ሙሽሪኪን ከአጋሪዎች የቁሉ ብሎ ይላል አላህ ወአነ ብለህ በል ያ ሙሐመድ ወአነ እኔ በሪኡን ምን ያልኩኝ የጠራውኝ ነኝ የጸዳይን ምን አህል ሽርክ ከሽርክ ባለቤቶች ቢሂ በሱ በአላህ ላይ ከሚያጋሩት ለሱ ሚንሁም ከነሱ አይደለሁኝም ለሱ ሚንሁም ከነሱ አይደለሁኝም ወላ ሁም እነሱም አይደሉም ሚኒ ከኒ ይሄ ነው በቃ አቂደቱል እስላሚያ ማለት ይሄ ከሽርክ ባለቤቶች መጥራት እነሱም ከኛ አይደሉም እኛም ከነሱ አይደለንም ነህኑ በሪኡ ሚንሁም ወኢነሁም ቡራው ሚና ብለን ማወጅ አለብን ወላ ወልበራ ማለት ይሄ ነው ኢንተሃ ከላሙ ንግግሩ እዚህ ላይ አበቃ። የማ ኢብን ጀሪር አጠበሪ ይባላሉ። ታላቁ ሙፈሲር ዓሊም የሃ ተፍሲር ጠበብት ማለት ነው። አዎ አብሩ ሰብ አይ ሶላሩ ነው አብሩ ሶላር ነው አብሩ እንጨርሳ ተስማምቷቸዋል። ደረቅ ፈልአየቱል ከሪማ የተከበረችዋ የቁርአን አንጻር አንቀጽ ተዱሉ ታመላክታለች አላ አህምየቲ አንገብጋቢ በመሆኑ ላይ ማዕሪፈቱል አቂደቱል ኢስላሚያ የኢስላምን አቂዳ መረዳት ወዳዕወቲ ኢለይሃ ወደ እሷን መጣራት አንገብጋቢ መሆኑን ያመላክታል። ወአነን ወኮ አትባዑ ረሱል የመልእክተኛው የነቢዩ ሰለላሁ ዐለይሂ ወሰለም ተከታዮች ሆም እነሱ ናቸው መን ኢቅተዳ ምን ያላቸው የተከተላቸው መን ኢቅተዳ የተከተላቸው ቢሂ በሱ ፊዛሊከ በዚህ አላህን ጥርት አድርጎ በመገዛትና ከሽርክ የራቀ ወተሰፈ የተገለጠ ነው። ወተሰፈ የተገለጸ ቢወፍይ ቢሲፈተይን በሁለቱ ገጽታዎች ሲፈተይን በሁለቱ ገጽታዎች ቆይ እኛ አመለከተን ነው አልዕልሙ ቢልዓቂዳ አንደኛው ምንድነው አልዕልሙ እውቀት ሊኖረን ይገባል ቢልዓቂዳ በምን ዙሪያ በአቂዳ ዙሪያ ላይ ሁለተኛውስ አያችሁ ሁለት ሲፋ አላላችሁ የነብዩ ተከታዮች ሁለት ሲፋ አላቸው አንደኛው አልዕልሙ እውቀት አላቸው ቢልአቂዳ በአቂዳ ሁለተኛው ወዳዕወት ኢለይሃ ወደ እሷም ምን በማለት በመጣራት ወአነ መን ለም የተዓለም ያልተማረ ሰው አህካም አልዓቂዳ የአቂዳን ምን አህካም ድንጋጌዎች ወየህ اهتم بها بسوم تكرت يالسطه ويهتم بها بسوم تكرت يالسطه ويدعو اليها ودسوم يالسطرا ودسوم يالسطرا فليس ايدلم من اتباع الرسل كملكتنيوچ من تكتايوچ است ايدلم على الحقيقه باونتو كهونه በእውነቱ ከሆነ አይደለም እሱ ማለት በውሸት ግን ሊሆን ይችላል ግልጽ በውሸት ግን ዝም ብሎ ዳኢ ሊባል ይችላል ግን በእውነቱ ከሆነ ግን ተውሂድን ትቶ የሚጣራ ሰው እንደ እውነተኛ አይባልም ወኢን ካነ ቢሆንም ሚን አትባዒህ ከተከታያቸውም ቢሆንም አላ ሰቢል አላ ሰቢል ልንቲሳብ በመጠጋት መንገድ ላይ መጠጋት አላ ሰቢል በመንገድ አልንቲሳብ መጠጋት መጠጋት ማለት ወዴት ወደ ኢስላም እኔ ሙስሊም ነኝ ሙስሊም ነኝ በማለቱ ቢሆንም ግን እውነት ተከታይ ግን አይደለም። ወዳዋ አንዱ ዝም ብሎ ጥሪ ኢንቲሳብ ማለት ዝም ብሎ ሙስሊም ነኝ ማለት ገብቷችኋል አባባሉ። ኢንቲሳብ ማለት ሙስሊም ነኝ ብሎ ማለት ወዳዋ ደግሞ አዎ እኔ እኔ እኔ እኮ በቃ አቂዳ አለኝ ብሎ የሚል ዝም ብሎ ሙግት ጥሪ ማለት ቢሆንም በሐቂቃው ግን የነብዩ ተከታይ አይደለም ይላል። እዚህ ጋር እናቆም። ሰዓቱ ደረሰ መሰለኝ። እኔ ጋር ችግር የለም። ሴቶች ልጨርሰው። وقال ابن القيم ابن القيم الجوزي ብሎ ይላል في معنى قوله تعالى እንዲህ የሚለውን የቁርአን አንቀጽ ሲፈስረው ሲያብራራው የአላህን ንግግር ኡድዑ ተጣራ ያ ሙሐመድ ኢላ ሰቢሊ ረቢከ ወደ ጌታህ መንገድ ቢልሕክመቲ በምን በሕክማ በጥበብ ወልመውዒظة الحسنة መልካም በሆነ ግሳጤ ወጃዲልሁም ምን በላቸው ተከራከራቸው ቢለቲ ሂየ አሕሰን በዛች መልካም በሆነች ይላል ذكر አውስቷል ሱብሓነሁ ጥራት ይገባውና መራቲበ ዳዕወቲ የአጠራርን ደረጃዎች አላህ ከፍሎታል ግልጽ ነው አውስቷል ወጀዓላ አድርጓታል ሰላሰተ አቅሳም ስንት ክፍል አለው? ሶስት ክፍል አለው። ተመልከቱ በደንብ ሶስት ክፍል አለው አለው ቢሐሰቢ ሐሊ መዱ በሚጠራው ሰው ሐል አንጻር ሐል ማለት ማለት ሁኔታ መድዑ ማለት ማለት የሚጠራው ከሚጠራው ሰው ሁኔታ አንጻር ሐስብ ማለት ሁኔታ አንጻር ማለት ነው። አንዳንዴ የሚጠራው አካል ፈኢነሁ እኮ ኢማ አየኩነ ሊሆን ይችላል የሚጠራው አካል ጣሊበን ሊልሐቅ ሐቅን ፈላጊ የሆነ ሰው ሊሆን ይችላል። ምሳሌ እንደናንተ ግልጽ አሁን እዚህ ሳያችሁ ሐቅን ፈልጋችሁ ነው አይመጣችሁ። አልሐምዱሊላህ አላህ ይጨምርላችሁ። ኢማ አየኩነ ሊሆን ይችላል ጣሊበን ሊልሐቅ ሐቅን ፈላጊ ሙእሲራን የመረጠ ሙእሲራን ማለት ማለት የመረጠ ለሁለሱ ሐቅን ማለት ነው አላ ገይሪ ከሌላው ሁላ የመረጠ ኢዛ አረፈሁ ምን ያለው ጊዜ ያወቀው ጊዜ ይሄንን የሚጠራው እንዴት ነው? ፈሃዛ ይህ ሰው እኮ ዩድዓ ይጠራል ቢልሕክማ በምን በጥበብ ጥበብ ሲባል እንግዲህ ብዙ አይነት ነው አይደል? መቆጣትም ጥበብ ሊሆን ይችላል አይደል? አንዳንድ ጊዜ አባባሌ ገብቷችኋል? መቆጣትም ሂክማ ሊሆን ይችላል አስፈላጊ ከሆነ ማለት መቅጣትም የመሳ ብቻ ሂክማውን ፈጣሪው ነው የሚያውቀው። መለሳለስ ብቻ አይደለም ማለት ነው። ወላ የሕታጁ አያስፈልግም ኢላ መውዒዘቲን ወደ ትልቅ ምክር አያስፈልግም። ወጂዳል ክርክር ከእናንተ ጋር ክርክር ያስፈልጋል አያስፈልግ። ሐቅን ፈልጋችሁ ነው የመጣችሁት። ሐቁን ብቻ አስተምራችኋለሁ። በቃ ይሄ አንደኛው ቡድን ነው። አለቀ። ገብታችሁ ይሄ ሐቅን የፈለገ የመረጠ ሰው ሐቁን ታስተምረዋለህ በሂክማ። በቃ ሂክማ የተባለው የመጀመሪያው ቢል ያላለም ይሄ ወልመውዒዘት الحسنة ደግሞ ማለት ይላል ወደዚህ فهذا አ ወኢማ ወይም እዚህ ናቸው አየኩነ ሊሆን ይገብ ይችላል ሙሽተጊለን ቢዚ የሆነ ሊሆን ይችላል ቢዲድ ሐቅ ከሐቅ በተቃራኒ ዲድ ማለት ማለት ተቃራኒ የሐቅ ተቃራኒ የሆነ በቃ ሁሌ አልከስይን እናንተ ዋሃብዮች ድራሻችሁ ይጥፋ ምናምን እያለ ለምንድን ነው የሚሞግተው? ለባጢል مشغول ነው። ገብቷቸዋል። ይህ አይነት ሰው ላኪን ነገር ግን ለው አረፈሁ ሐቅን ቢያውቅ አሰረሁ ምን ይለዋል? ይመርጠዋል። ሐቅን ቢያውቀው ስላላወቀው ነው። ሰውየው በቃ ዝም ብሎ ከመሬት ተነስቶ ዋብዩ ስለተባለ ዋብይ ይላል። በቃ ዝም ብሎ ግን ሐቅን ቢያውቅ የሚከተለው ነው። ወተበዐሁ ይሄ ሰውዬ ምን አለው? ተከተለው ሐቁን ሲያቀር ይህ ሰውዬ በምንድን ነው የምንጠራው? እዩ አጠራሩን ገባችኋል? ፈሃዛ የሕታጅ ይሄ ያስፈልገዋል ኢለል መውዒዘቲ ወደ ምን ግሳጤ ግልጽ ነው። ቢተርጊቢ በማስከጀል ማስከጀል ማለት ጀነትን ምን እየነገርን ያለው ጥሩ ግሳጼ ወተርሂቢ እንዲሁም በማሸበር ማሸበር ማለት ማስፈራራት ገብቷችኋል? ተርጊብ ማነሳሳት ማለት ነው። ወተርሂብ ይኸው ያስፈራል እንዲህ ያጋራ ሰው እያልን እንዲህ እንዲሁም ምን ተውሂድን ለጠበቀ ጀነት አለው ግልጽ የመሰለ ተርሂብ ደግሞ ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ አለይሂ አልጀና እያልን ያሉትን ማስፈራሪያዎች መንገር እኚህ ብዙ ጊዜ እናት አባቶቻችን ሐቅን ቢያውቁ ይከተላሉ ስላላወቁ ነው እንዲህ የሚሆኑት ዋሃብዬ የሚለውን አብሮ ሊያናፍሱ ይችላሉ እነሱን በጥሩ ግሳጤ ነው መውዒዛ ማድረግ አለብን ማለት ነው ለእናንተና ለእናቶቻችሁ ማደርገው ዳዋ ሊለያይ ይችላል አይደል እንዴ ይለያያል ወኢማ ወይም ይሄ ሁለተኛው ጨረሰ ወኢማ እንግዲህ የላይኛው የመጀመሪያውና ሁለተኛው ልዩነታቸው ያ መጀመሪያውን ሀቅ ፈልጎ ነው ይሄ ግን ሁለተኛው ምንድነው በቃ አይወድም በባጢል መሽጉል ነው በቃ እሱን ለጊዜ አብሬት እያልክ እስዬ ይችላል ማለት ገጽ ነኝ ወኢማ ወይም አየኩነ ሊሆን ይችላል ሙአኒደን ሁሌ ተቃራኒ ተጻራሪ ሙዓሪደን ሙዓኒደን ማለት ነው ተጻራሪ ሙዓሪደን በሱ ተቃራኒ ተጻራሪና ተቃራኒ ሊሆን ይችላል የአህባሽ መንሃጅን የሚያንሰራፉ ሰዎች ይመሳሰል ፈሃዛ ይህ እንግዲህ ዩጃደሉ ከሱ ጋር እንከራከራለን ቢለቲ በዛች ሂየ አሕሰን ምን በሆነች መልካም የሚቀበል ከሆነ ከሱ ጋር እንላለን። አይ አለበለዚያ የማይቀበል ከሆነ ዞር ማለት ነው። ግልጽ ነው። ህየ አሕሰን መልካም ከሆነ በሆነው ፈኢን ረጃዓ ከተመለሰ ወደ ሐቅ ጥሩ ወኢላ አለበለዛ ኢንተቀለ ይሸጋገራል ማዕሁ ከሱ ጋር ኢላ ገይር ልጂዳል ከክርክር ውጭ ወደሆነ አካሄድ ይሄዳል። ኢናም ከነካስ መቸው ምንድነው የሸሪዓ ሀገር ከሆነ ይህ ሰውዬ ጋር ውሳኔ ይወሰንበት ይታሰራል። ከመታሰርም አልፎ ደግሞ ሊገደሉላ ይችላል አይደል ይመከራል ምን አልገባችሁ? ይመክረዋል ምን ይሏል? ፈይረጃ ከተመለሰ ወደ ሀቅ ጥሩ ወኢላ አለበለዚያ ኢንተቀለ ምን ይላል? ይሸጋገራል ማአሁ ከእርሱ ጋር ኢላ ገይር ልጂዳል ከምን ውጪ ከክርክር ውጪ ወደሆነ ውሳኔ ሊሰጥበት ይችላል። ኢናም ከነካስ መቸ ግልጽ ነው። የሀገሩ መንግስት ባየበት ሊፈርድበት ይችላል። ካመቸ የሚለው ይሄ ነው። እኛ ግን ያው ከእሱ ጋር በጥሩ መከራከል እንጂ እኛ ምን ማድረግ እንችላለን? ይሄ የሸሪያ ሀገር አይደለም። ኢንተሃ ከላሙ ኢብን አልቀይም ኢብን አልቀይም ንግግር እዚህ ጋር ተቋጨ አለቀ ወቢሃዛ በዚህ እንግዲህ ተበየነ ግልጽ ይሆንልናል መንሃጁ ዳዕወቲ የዳዕዋው መንሃጅ መንሃጅ ማለት አካሄድ ማለት ነው አይደል መንሃጅ ማለት አካሄድ አዳዕዋ ወማ የንበጊ ፊሃ በሷ ውስጥ የሚገባው አንዳንዶቹ የሚጠሩት በሕክማ ነው ሁለተኞቹ ደግሞ መውዒዘቲል ሐሰና፣ ጥሩ ግሳጼ። ሶስተኞቹ ደግሞ ምን ያስፈልጋቸዋል? ክርክር አይደል? ወጃዲሉም ሶስቱም በሶስት ይከፈላል ነው ጥሪው እንጂ ለሁሉም አንዴ ላታረግ ትችላለን። ሂክማ ግን ሲባል እንዳትረሱ። ቅጣትም የተለያየ ነገር ሂክማ ሊሆን ይችላል፣ ሰዎቹን ለማስተካከል። እናንተን አሁን የእናንተ ጠላት አይደለም። ተማሪን ከምንም በላይ ወዳሉ አከብራሉ እያንዳንዱ ነገሮችን የምቀያይረው ለምንድን ሂክማ ነው አይደል? እናንተ እንድትስተካከሉ ጎበዝ እንድትሆኑ ወተበየነ ይገለጽልናል ኸጣዕ ስተት ማ ተንተሂጁሁ ማ ተንተሂጁ ማ ተስሉኩ ማለት የምትጓዘው ማ ተንተሂጁ ማ ተስሉኩ የምትጓዘው ባዕ የምትጓዘው ገብቷቸው ባዕዱል ጀማዓት ከፊል ጀማዓዎች አልሙንተኒየቱ የተጠጉት ኢለዳዕወት ወደ ዳዕዋ እኛ ዳዕዋ እናደርጋለን ብሎ የተጠጉት የሚሄዱት የተሳሳተ ነው ስተታቸው ወሂየ እሷ ቱኻሊፉ ትቃረናለች አልሚንሃጀ ምንን አካሄድን አሰሊመ ምን የሆነው ሰላም የሆነው አለዚያ በየነሁ ላህ አላህ ያብራራውና ወረሱለሁ መልእክተኛው ያብራሩትን ይቃረናል ይላል الله سبحانه وتعالى بسمان من سارة يدرجن هذا وصلى الله على محمد وعلى آله وصحبه